ሙራዱን በምልክት እነግሯለን። ፈላ ሐረጃ ያው ሙሐዳን ሲያደርግም ያው አንዳንድ ልጆች የሚያስቸግረኝ ቦታ መጥቶ ይነግረኝ ይነግሩኛሉ። እንትን አለም ኢንሻአላህ ጠይብ ወይቱ ጋር ቅሩ ታዲያ ሰዓት የላችሁም? ጥሩ <clears throat> እም ሰው ታደርጉም እናንተ በመትን ላይ በጣም ችግር አለባችሁ። ሳምንት ይሄን መጪ ሳምንት እሱ ቅራ፣ ሌላ ደግሞ ቀጥለው እንደዚህ እያላችሁ ብትሄዱ ይሻላል። እ? ለምን የምትሰሩ መስሎት ነው? ታሊቅ ለማድረግ እኔ ልቅረላችሁ? እም በልሽ تمكين تعليق يا رجيم صلى الله عليه وسلم اللهم ذكرنا منه ما نسينا وعلمنا ما جهلنا ولا حول ولا قوة إلا بالله آل العلي العظيم قل بسم الله والحمد لله والصلاة والسلام على رسول الله لم نبلفه امم على لكم مشي ايش بسم الله الحمد لله الصلاة والسلام على رسول الله امم فلا منافة بين كونه يعلم فلا منافاة فلا አይጋጭም ወይም እኩል አይሆንም ውድቅ አያደርግም በይነ ከውኒ بين كونه ያዕለሙ ስረ ወአኽፋ የተደበቀው ነገር አላህ ማወቁና አርሽ ላይ ማሆኑ ጋር አርሽ ላይ ሆኖ የተደበቀው ነገር እንዴት ያውቃል ከምለው ጋር አይጋጭም ማለት እኮ ነው። አርሽ ላይ ሆኖ የፈለገው ነገር ሊያውቅ ይችላል። وهذا سر من أسراره تبارك وتعالى لا يطلع عليها أحد ማንኛውም ሰው ደግሞ በዚህ ላይ አይዋ ወይም ወጥቶ ማት አይችልም። ከውኑሁ አላህ አርሽ ላይ ማ ሆኖ የተደበቀው ነገር ማወቅ ከሌላ ነገር ጋር አይጋጭም። አላህ አርሽ ላይ ሆኖ ሌላ ነገር አያውቅም ማለት የለብንም። ኢያዘን ቢላህ إيه. وقوله وعلمه አስሩ ወአኽፋ አኽፋ ማለት የበለጠ ማለት እኮ ነው። የበለጠ የተደበቀ ማለት እኮ ነው። አፍዓለ ተፍዲል እሺ وهو على عرشه استوى ናም አርሽ ላይ ናም استواء يليق به لله يمجباون لله لكنا يمجباون استواء تدلادل ما تكون كارشي بلا يهونوال لا نقول انه تدلادل ما تسطرال بامارنيا امم كارشي بلا يهونوال بالو انت فاذا قلنا تدلادل بلين تعبير ومن من ترجم كونه قلنا ان الله مجسم كذا ان سماكم تجسيم ادرك ايوه ከዛ አይንቀሳቀስም ማለት እኮ ነው። ቦታ ገደብ ነው ማለት እኮ ነው። ሁል ከዓላ ዓርሽ ፈውቅ ዓርሽህ በለው አንተ ከዓርሽ በላይ ነው በለው። وبعض العلماء منا يعبرون هكذا እንደዛ ብለው ነው የሚፈስሩ ግን خطأ ነው። ዓርሽ ላይ ሆነ ብለው ነው ምነው ታዕቢር የሚያደርጉ አንዳንድ ሰዎች ላ ቁል ፈውቅ ዓርሽህ ከዓርሽ በላይ ነው በለው። واضح ነው ባኢኑን عن خلقه ከባሪያዎቹ ርቋል بذاته تعالى ولكنه بعلمه ولطفي معهم كان سوغانو واضح يا أخوي طيب الله وقوله وعلمه بكل مكان ولا يخلو نعم بكل مكان في في الكون والمكون بلو بون برسالنا في غيره بزي كوننا بليلا مسلم دمو علم علبت نعم ولا تغيب عنه عند فانا غير دمك الله تدبقم لأنه خالقها وموجدها بلو امم ولا يخلو من علمه مكان أيوة ولا يخلو ወለ የክሉ አይወጣም። አይዋ ያው አይታጣም ነው አይገለልም አይገለልም። ባረከላሁ ለክ አይገው አይገለልም። አንድቷ ቦታ ደግሞ ከራሱ ዕልም አይገለልም ማለት እኮ ነው። አልኹሉ ያኒ አልፈራግ ማለት ነው። ጠይበላ እሺ علمه بكل مكان بقولهم بوتان يلا إيه كان إن الله لا يخفى عليه شيء في الأرض ولا في السماء بأ الله دمو بمدرنا بسماين كالله مدبق نقر اللهم يعلم بصفاته وأفعاله وخلقه وعباده كلهم نقر يا قال نعم مم. ويعلم ما في البر والبحر طيب بحر وسط اللهم يا قال كبحر وجم يالله يا قال من قساقسون سكناته وحركاته انقسقاسه ዝምታቸውን ያውቃል አላህ وهذا هو مختص بالله عز وجل لا الله ነው እንጂ ለሌላ ሰው አይገባም قد يقول قائل አንድ ሰው መጥቶ يقول لك تمكين ይላል هذا الكون ይሄ ከውን እንደዚህ የምናያቸው የምናየው ናም አላህ ነው የፈጠረው ነገር ግን ውስጥ ያለው ደግሞ አይት አይት አያውቅም እሱ ምን ምለው ከሆነ ቁል አንተ አንተ ራስህን ደግሞ የዓለሙ ስር ወአክፋ በበጥንህ በሆድህ ውስጥ ያለው ደግሞ አላህ ያውቃል። طيب እጅህ ላይ ያለው ነገር ታውቃለህ? نعم فالله أعلم من هذا ከዚህ በላይ ሁሉ አላህ ያውቃል በለው። واحصر العلم عليه ደግሞ ዕልምን ገድብበት ያንተ ዕልም ከዚህ አያልፈን በለው እ ከሐዋሳ ከዜሮ አንድ አያልፈን በለው አንድ የጠፋውን ሰው የጠፋውበትን መንገድ ደግሞ የምትነግራቸው ከሆነ በዚህ ያስወጣል። ከዛስ አላውቅም ዒልሙሁ ለይሰ መቅሱረን አይገደምም። የአላህ ዒልም ፊ ኩል መካን ነዓም ባይበይላ ወያዕለሙ ማ ፊል በሪ ወልባህር እንዲህ ማለታችን አላህ ፎቅ አርሺ ማለታችን አነሁ መካን የለም አይደለ አይደለም መካን የለም ብለን ታዕቢር አላደረግነውም። አለው መካን ፎቅ አርሺ በለው ለይሰ ለሁ መካኑን لا جهتون أملو سوج هاتو الأدلة بالو استندزام مست جهة إلهم أنقدبهم سمين ميراب من الذي قال استي ولو كان حديثا ضعيفا أملو أمت أستي طيب صحيحنا ضعيفا والأحاديث الأحاد تحتج في العقائد شوف أحاديث الأحاد ده كما أحاديثه نمو باقي لاي مسرجة ما دل انتبهوا زي لاي ኺላፈን አንዳንድ ዑለማዎቹ خلاف አንዳንዶቹ ምን ያሉ አቂዳ ላይ መስረጃ የምናደርጋቸው ሐዲሶቹ ላቡድ አን ተኩኑ ሲሃሃን መስረጃ የምናደርጋቸው ሐዲሶቹ ትክክለኛ ማሆን አለባቸው ብሎ የሚናገሩ ዑለማዎች አሉ። لكن يقول الشيخ الألباني في الاعتقاد በአቂዳ ላይ በተለይም ደግሞ አቂዳን በተመለከተ ደዒፍም ከሆነ ደግሞ እና መስረጃ እናደርጋለን ደግሞ አሃድን አንድ ሰው አወራ ማለት እኮ ነው አሃድ ማለት አንድ ሰው ያወራም አንድ ሰው ያወራን አንቀበልም የሚል ሰው አለው። አማ ፊ ባብ አልአቃኢድ ኢላ ኺላፍ አለው ብራጅሁን የላ ይሺም አሃድ መሆኑን አያድርጉ። አሃድ ግን አይቀበልም ተቀባይነት የለም አብዛኛው ዑለማዎች ዘንድ ለምን لأنه لم يروه راو بعدد كثير متواتر ተብሎ ማለት ብዙ አይዋ ብዙ ሰዎች ወይም ደግሞ ቁጥሩ የማይታወቅ ማለት እኮ ነው። ቁጥሩ የማይታወቅ ሰሃቦች ያወሩ ቀድ የቁን ይሄ አደዱ ሶስት ይሆናል። ዋድህ ነው። ወቀድ የኩን ሰብዒን አንዳንድ ዑለማዎች ምን ያሉ ተዋቱር ማለት ሰባ ሰው ያወራው ዋድህ ነው። ወይም 313 እንደ ገዝወት በድር ቁጥራቸው ወይም ደግሞ አርበዒን እንደ ሙሳ ለሚቃት ብሎ ደግሞ ይሄ በቁርአን ውስጥ በቆጠራችን ደግሞ አርባ ቀን ደግሞ ከሞላ በኋላ መጥቶ አላለም አላ አርባ መሆን አለበት ይላሉ። አስራ ሁለት ይላሉ። ሶስት ይላሉ። ላ ፈውቀ ዋሂድን በሉ ሙተዋትር ማለት ብዙ ሰው ያወራ እኮ ነው። ወላ ዩንክር ዋሂዱን የኩን ሁናከ ለንደን ብሪታንያ ዋና ከተማ ለንደን ማኖሯ ማንን ሸክ አያደርግም። ወብጁድ መካ መካ ማኖሯን ዋድህ ነው። ጠይብ لو أخبرني رجل أو رجلين كان جرون يقبل على متواترنا لكن عند ما هو ضعف هذا الرقم على أننا لا موجودين أن قبل من الله لابد عدد ما هو بزوج بركة ما ولا لبت إني حديث الرأو كما في حديث من نو إنما الأعمال بالنيات إيه حديث أو አንድ عن ነው واضح ነው بن ብን ኸጣብ ደግሞ يسحبه وده سبع من عمن سحبه انتنا كونه نيف وسبعون رجلا نزيق بالال على كل أحد يقول إيه هي ديسون نقدر جم بجو سوار توال قرآنهم يدقف حال إيه واضح نو قرآنهم سلم يدقف سلم يدقف هو إمام البخاري بدأ به كتابه وإمام النووي أي بجو أي ما وجو إذن أحد ما هنو قد يكون ضعيفا وقل لا يكون لابد من المتابعة أحاديثه جن واضح نو أحد كهونه متابعة أسفل لقال انتبه ማን አወራው واضح ነው ايوه سند ما تكون اما اذا كان في الصحيحين فلا يحتاج للمتابعه بخاري እና ሙስሊም ውስጥ ከሆነ ሙታባ አያስፈልግም وما كان في غيرهما በቡካርና ሙስሊም ውጭ የሆነ ከቡካርና ሙስሊም ውጭ የሆነ እንደሆነው فيحتاج الى المتابعه واضح ነው ايوه نعم انت ضعيف كونه لا لا ضعيف كونه እንጠቀማለን ነገር ግን اذا لم يكن ضعفه شديدا ይይ ድክመቱ ወይም ضعيፉ ደግሞ በጣም ደካማ ካልሆነ ነው ዑለማዎቹ ሸርጥ ሌላ ባር ውስጥ ገባን ባበል ሙስጠላህ ይይ አይዋ ባበል ሙስጠላህ ውስጥ ገባን ዑለማዎቹ በአሐዲስ ضعيፍ እንጠቀማለን በሶስት ሽሩጥ ይላሉ ይይ واضح نو الا يكون فيه راوي متهم بالكذب ይሄን ሐዲስ ያወራው አይዋ ራዊው በውሸት ደግሞ ያልተጠራጠረው واضح ነው ወአላ يعارض حديثا صحيحا ይሄ ደካማ ሐዲሱ ትክክለኛ ሐዲስ ደግሞ የማይጋጭ ከሆነ ከሱ ጋር የማይከራው የማይጋጭ ከሆነ واضح ነው ثوستنيا دمو ان يكون ان يكون من فض ايوا اصلا من اصول الايمان سلتكل يمناغرو دمو سلا فضائل الايمان مناغر አለበት واضح نو اندزي لالو لماوچو هذه شروط اوردها الحافظ ابن هاجر اندزي شرطان مو الحافظ ابن هاجر بنخبه كتابه عند ايوه تناغروال ነገር ግን ለማዎቹ ከሼክ አልኢስላም ተይሚያ ሌሎችም ደግሞ ማማናዊ እነዚህ ሸርጥ በዚህ ላይ ነው የሚሄዱት ዋድህ ነው እብን ሐጀር ነው ሰፋ አድርጎ የተናገረው طيب يقول الشيخ الألباني من المتأخرين الآن በሐዲስ ضعيف በነዚህ ሸርጥም ሆነ በሌላም ደግሞ አንሰረበትን ይላሉ ላ ፊ ወላ ፊ በተርጊምም ሆነ ደግሞ ቆሻሻ ነገሮችን ለማስወገድም ቢሆንም ደግሞ አንጠቀምበት ይላሉ ለአለ ሼክ አልአልባኒ ቀውሉ የተመረጠ ነው ዋድህ ነው ايوه امم والله اعلم والله اعلم طيب الشيخ ايش ويعلم ما في البر والبحر نعم يعلم ما في البر والبحر ሜዳ ውስጥ ያለውና ባህር ውስጥ ያለውም ያውቃል نعم وما تسقط علم በተመለከተ ነው العلم والكتابة واضح ነው والمشيئة والإرادة والخلق والإيجاد لا بد እነዚህ ማወቁ የግድ ይላል አይ የለም አናውቅም أن الله علم አንተ ሳትፈጠር በፊት ለውሃል ማህፉዝ ውስጥ ተጽፏል። አንተ የምሰራውን መቼ ምን እንደምሰራ ግን አያውቅም ይላሉ። ይሄ በሎ በዛን ጊዜ በጫማ በሎ ባለጌ እ ና መቼ እንደምትሰራም ያውቃል እ ይመጣላችኋል። እዚህ ፊት ለፊት ይመጣላችኋል ኢንሻአላህ። መታ ተዓመሉ መቼ እንደምሰራው በስንታ በየትኛ ወር በየትኛ ቀን ነ ያለም لا تذخر يا أخي في القدر والقضاء وسم ذاك قباو أعرفك وتقبل لا تذكر فيما لا يعنيك وما طيب. تسقط من ورقة إلا يعلمها عند ورقة دموك اتل دمو اتور دوم كنكت الله ساوقات مشي بس ساعة بس دقيقة بس سكوند واضح نو وهذا هو علم الله آمنا به وسلمنا دينا إليه هي በል ወላ ሐበቲን ፊ ዙሉማቲል አርድ አንዷን ተው አንዷን ሀባ አንዷን ፍሬ ደግሞ አይዋ በየትኛው በጨለማ ምድር ውስጥ አለቿን በምድር ውስጥ አለቿን ሱብሃንአላህ ሹፍ አንተ አሁን ዘርተህ ትሄዳለህ ላ ተዕለም አንሃ ወይም እዛ ማቅራቷን ወይም ማቆል ማብቀራን ሁወለዚ ያዕለም መቼ እንደምትወጣው በስንተኛ ወር እንደምትደርስ والله يعلمها نعم آمنا به ايه في ولا ظلمات رطب ولا رطب ولا طيب እርጥበትም ሆነ ደግሞ ደረቅም ከሆነ ሹፍ መቼ እርጥበት እንደምታወጣው እርጥበት እዚህ የሚባለው ተመራ ፍራፍሬ መቼ እንደምታወጣው ይህ ፍራፍሬ ደግሞ ደርቆ መቼ እንደሚቀጠፍ ያውቃል አላህ ቁል አመና ቢህ ያ አኺ عياذا بالله من المبتدئة والقدرية والجبرية والوعيدية ثم الخوارجة والمعتزلة والرافضة والإفاضية ثم أخيرا الذين يفسدون في الأرض ولا يصلحون الإخوانية أيوة ثم التبليغية الذين يقولون وما أتى وما أتاكم من الحسن البنا فخذوه وما نهاكم أنوا حسن البنا فانتهوا عياذا بالله بدينك والله لو كان موجود قوة لنا لكن أصبحنا ضعفاء الفكر بلو شيء إيه إلا في كتاب مبين ايوه في لوح المحفوظ ተገልጿል እነዚህ ሁሉ ነገር አንዷ ቅጠል መቼ እንደምታወርደው መቼ እንደምትደርሰውም እርጥበት መቼ እንደምትሆነው ማለት እኮ ነው። መቼ ደግሞ ደርቆ ከዛ እንደምጣል አላህ ያውቃል። ፈሏል ማህፉዝ ተበይኗል፣ ተገልጿል ማለት እኮ ነው። እ وهو الذي يتوفاكم بالليل يعني أنت- بالنوم من هو من ነው ያ من يا أكرم الخلق ما لي من ألوذ به سواك عند حلول الحادث العمم البصيري لا أنا لا أقول له رحمه الله على لهم ሰውየው ዓለም ነው ايوه ተጣሟል በጣም ያ አኺ غلا لا تطروني كما أطرت النصارى العيسى ابن مريم فقولوا عبد الله ورسوله እንደዛ በሉኝ አይወ ከሀድ አታሳልፉኝ፣ ከድንባር አታሳልፉኝ፣ አታሸጋግሩኝ። ቁሉ አብዱላህ ወረሱሉ ከላስ የአላህ ባሪያ የአላህ መልእክተኛ በሉኝ። ዋድህ ነው። ወኩለ ቀውምን እያንዳንዷ ህዝብ ደግሞ ከድንባር አልፋ ማንኛውም ሰው ደግሞ የምታወድስ ከሆነ ፈተዕቡድሁ ባዕደ ዛሊከ ደግሞ ዋድህ ነው። አንዳንድ መሻይኮቹን ደግሞ ዝም ብሎ እንትን አደርጋለሁ ጫማውን ያወጣል ከእግሩ ነው ያወጣሉ ከዛ በኋላ ይስማሉ ከዛ በኋላ ሂድማ አይጠየቅ ثم بعد ذلك እነዚህ ወዴት ሄዳሉ በኋላው خلاص እንደ ዓቢድ ያደርጋሉ በስ እንደ ማዕቡድ ያደርጋሉ ላ ላ mu جيد يا اخي ሄዶ አንዳንድ በሀገራችን ኦሮሚያ ውስጥ አንዳንድ መሻይኮቹ ደግሞ ሰዎቹ እነሱን ሳያመልኩ ይቀራሉ እንዴ ከሞቱ ወላሂ ጥሩ አይደለም እኔ የሚያውቋቸው ነው የምነግራችሁ ማላቃችሁ መቼም ብዙ ነው የምታውቁ በተለይም في بلادكم يحترمونه فوق منزلته طيب ለምንድን ነው ያ ያ ያ አክረም الخلق ከምን ጋር የተያዘ ነው ከምን ጋር ነው ايوه لوح المحفوظ ውስጥ ያለውን ታውቃለህ የምለው አልቡሰይሪ بيدك اللوح والقلم በእጅ ውስጥ ነው ሎህና ቀለም የፈለከውን የአዛብ ማድረግ ትችላለህ። የፈለከውን የጀሃነም ማድረግ ትችላለህ። የፈለከውን ደግሞ የጀሃነም ማድረግ ትችላለህ ይላል። ያ አክረመል ከልቂ ከመክሉቆቹ ደግሞ የተከበርክ ወይ ዝና ያለ ወይ ናም እችና እንቀበላለን። ዋድህ እኛውን ቃል እንቀበላለን። አሽረፈል ከልቅ ነው። ዋድህ ነው። ያ አክረመል ከልቅ ናም እችና እንቀበላለን። የተከበሩ ከመክሉቆቹ ናም እሱን እሳቸው ናቸው ናም ማሊ እኛ እንቀበልም ከዚህ ያለው አረፍተ ነገር እንቀበልም ማሊ ማን አለኝ ማን አለኝ ማን አሉዙ ቢሂ የሚያስጠጋኝ ሰው አለ እንዴ عند الحادث الهمم عند الح... عند حلول الحادث الهمم كبات አደጋ ሲከሰት ደግሞ የማድኘን ሰው አለ እንዴ ያለ አንተ በስተቀር ይላል ኢያዘን ቢላህ يقول شوف خالف آية القرآن الكريم أما يجيب المضطر إذا دعاه የተቸገረውን ደግሞ ፈጥኖ የሚደርስለት ሰው አለ እንዴ? ከችግር የሚያወጣ ሰው አለ እንዴ? ያለ አይኔ በስተቀር ይላል አላህ። እሱ ግን ያለ አንተ በስተቀር ማን አለኝ ይላል። ወሌላ ሌላ ቡርዳ እኮ ነው። ይሄ ቡርዳ ውስጥ እኮ ነው። የእሱ ግጥም ናት። በቡርዳ ትታወቃለች። ቡሰይሪም ሁሉም አታ በተለይም የመውሊድ ጊዜ እኮ ነው። እሷን አስሬ ምናምን ይቀራሉ። ቡርዳ هي معروف البصيري ሰውየው ዓለም ነው ተጣሟል አላህ አክጣ ብዙ ኢጅቲሃድ አድርጎ ከሀድ አልፈዋል አላህ ያሳምረው አላህ ያስተካክለው እም ጥሩ አይደለም የለ የለም ያ ቀዲም እኮ ነው ሰውየው ና قبل اكثر لا من العلماء فوق القرن السابع الهجري እንደዛ ነው ሙሰይሪ የታወቀ እኮ ነው ዑለሞቹ ግን እሱን አላስከፈሩም ነገር ግን ሙድል ነው ያሉ እሱ ግን ሐድ የሆነው ፊ መድሒ ረሱልላህ ስላ ሰለም ጠይብ ብየድከ ለውህ ወልቀለሙ አይ ለውህ አልማህፉዝ ጣለውን ታውቃለህ አንተ እጅ ነው ያለው ለውላከ ለውላከ ይላልም እንዴ አንተ ባትፈጠር ኑኖ ይሄ ከውኑ አይፈጠርም ይላል ላ አላ ኩል ላ ናቁል ጥሩ አይደለም እሱ ከእሱ አፍ የወጣው ጥሩ አይደለም ሌላ ቡርዳ የሚባል እንትን አለ ቡርዳ አለ ሌላ ወሎዎች ያወጡት አይሳ እም እንትን ነብዩ ሰለላሁ ዐለይሂ ወሰለም መጥቶ እንትን እ ካባቸውን ይሄደው እሱ ሌላ እኮ ነው እሱም አቡ ቡርደት አልአስለሚ ላ ላ የሰው ስም ነው ናም አይዋ ናም وهو الذي ቡርዳዎች يتوفاكم የምታምር بالليل. የምታ ታ- በጣም ጥሩ ለዚ የሆነች ማለት ጣፋጭ ነገር ማለት እኮ ነው። በጣም እንደውን ስለሳቸው ብቻ መዲ ባለፈው ነው የገዛው ከአዲስ አበባ قلت له ريالا واحدا فغضب ايش يلاو وهو الذي يتوفاكم بالليل يعني بالنوم بالنوم ደግሞ እናንተን የሚገላችሁን ወያለው ማ ጀራቱም የሚሰሩትን ነገር ያውቃል أي ما كسبتم የሚሰሩትን ነገር የምትሰሩትን ነገር ማለት እኮ ነው بالنهار ثم ነብዓትኩም ምን ናር እሺ ثم بعثكم فيه አላህ ገና ለወደፊት ደግሞ ያስነሳችኋል እሺ ይቀሰቀሳችኋል في هذه المادة كلهم فيها في هنا في الأرض بزيوبة يبعثكم فيه أي في فيما خلق فيما خلقتم فيه بتفترى شبة غير ما تكونوا بتفترى شبت بوتا أيوة ها امم ويعلم ما ما جرحتم ما كسبتم بالنهار يا وقال ثم في النهار يا أيوة በዛው ደግሞ ፊ መውዲ በዛው ቀን እናንተን ያስነሳችኋል። በቀን ማለት እኮ ነው አይደለም እንዴ? نعم ليس بالليل في تلك الأرض ማለት እኮ ነው። في تلك الأرض مظروف ነው። የ ظرف ና مظروف ማለት እኮ ነው። በዛው በምድርና በቀን ማለት እኮ ነው ያስነሳችኋል። ይቀሰቀሳችኋል ማለት እኮ ነው። ተመልሻለሁ። እሺ تقومون من النوم من الذي أنامكم في الأول ማን ነው በመጀመሪያ እናንተ እንድተኛችሁ ያደረገው? ወመን ለዚ አይቀበኩም እናንተን የቀሰቀሳችሁ ማን ነው? ወላሁ ስብሓነሁ ወተዓላ ናም ፈለው ፈከርተ ፈለው ፈከርተ ፊ ሀዘል ከውኒ ለደለከ ለደለከ ይህንን ከውን ብቻ ቁጭ ብለህ ደግሞ ይሄ ዩኒቨርሳል ነው አይዋ የምታስታውለው ከሆነ ብዙ ነገር ታገኛለህ። ናም ኢቲባር ነደለከ ሀዛ ዐላ ዐዘመት ይመራሃል ደግሞ በአላህ ታላቅነቱ ላይ ይመራ ይመራሃል። ልክ ከመራህ በኋላ ደግሞ አላህ ያለ ሁሉ ነገር ትወስዳለህ። ትቀበላለህ። ለው ተአመልታ ብታስተውል እሳቸው የተናገሩት ነገር ብታይ ብታስተውል ወማ ያለፉትን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የነገራቸው ነገር ተስዲቅ ብታደርግ እውነት ብታደርግ ብታረጋግጥ ወልሙስተቅበለቲ ያለፈችና የምትመጣውን እሳቸው የተናገሩትን ነገር ደግሞ እውነት ብለህ ብትቀበል ወይም ብታረጋግጥ አለቲ ታእቲ ከማ አክበረ እሳቸውን የተናገሩ ደግሞ በአሁኑ ሰዓት እየመጣችውን ያለችውን ብእዮ ብታረጋግጥ መን ለዚ ደለሁ አላ ለደለከ አለል ኸይሪ ትክክለኛ ቀና መንገድ ይዜ ነበርክ አንተ ግን አላወቅም እንጂ መን ለዚ ደለሁ አላ ሀዛ ሁወ አላሁ አጀለ ነዓም هو الذي أوحى إليهم والذي أوحى إليهم وده نبي تقول بعض الفرقة الطامة القرآنيون الذين يسمون أنفسهم القرآنيون أيوة من نقبلوا ما آتى من الله عز وجل كفره علماء بزي لا دمو من يلم لا الصوفية ولا المبتدع كلهم من ناس كفروتها الواضح انه القرآن تبي لهم لمن لأنهم قالوا ما جاء عن الله عز وجل نقبل لك الله يمتعون ከነብዩ የሚባለው አንፈልግም፣ ሐዲስ የሚባል አንፈልግም። እና እና አንዘልነ ዚክራ ምንድን ነው? ላላ ላላ ወአንዘልነ ዚክራ ሊቱበይነ ሊናስ ዋድህ ነው። አይዋ ይህን እንዴት ሊያደርግ ነው? እኛ ወደ አንተ ያወረድነው ሐዲሱን ደግሞ ለምንድነው ሊቱበይነ للناس ለሰዎቹ እንድትገልጻቸው ነው ይፋ እንድታደርግል ነው ማኑዘለ ኢለይሂም ወደ እነሱ የተወረደውን ቁርአኑን ደግሞ ይፋ እንድታደርግላቸው ነው ማኑዘለ طيب إني أوتيت القرآن ومثله معه እንዴት ሊያደርግ ነው ይሄ እንዴት ሊያደርጉ ነው ሱፋ ነው እነዚህ የምናገሩት እነዚህ ሱፋ አትናገር የፈለገው ሰው ካለው የራስን መዛብ ይዘህ ብቻ ሂድ በቃ ከሰዎች ጋር አትከራከር እኔ ጃሂል ነው አላውቅም በለው هذه قاعدة سيئة مقررة በአሁኑ ሰዓት ደግሞ ፍርቃ መካከል በተለይ ሐዳዶች ተብሎ የሚጠሩት الذين لا يقبلون قواعد የኢማም الطهاوي رحمه الله أبي العز الحنفي من علماء القرن الثالث الهجري የእሳቸውን ደግሞ ቃይዳ የማይቀበሉ እሳቸውን ሱብሃንአላህ የሚወጉት እንዳትቀበል በቃ አንተ ዝም በል አላውቅም በለው። በአስራ አምስት ቀኑ ስንት ነው አዲስ አበባ ይሄዳሉ። ያኪ አኺ ከለምናሁም ወላሂ ሐታ ጽሙ እዚህ ጋር የሚደርሰው ምንም እንትን አይደለም ሙታ ማ ያዕሪፍ ሸያን فانا رددت على አዲስ አበባ መክተባ ውስጥ ገብቶ ዝም ብሎ እየቀረ እንትና ያለው እዚህ ምናምን ከሆነ ሰው ጋር ስከራከር ነበረው ፋን እየሰማው ከዛ በኋላ ደኸልቱ በይነሁም ሰውየውም በደንብ እንዲህ ይዞ ነበረ ሊየግሊበ ዐለይህ ሊያሸንፍ ፈለገው ነበረ ወላኪን ሀዘምና ዐለይህ ልሒጃራ እዛው ሳ- እዝ- ከዛ ሳይወጣው እም ቁልቱ አድላውን አምጣስ በዚህ ላይ መስረጃ ስለው ቃላ እዛ ጋር አልደረስኩም ለምን ነው የምትከራከረው ከሱ ጋር ታዲያ ጃሂል ነው ቤት አትቀመጥም እንዴ እም ሳሂብ المكتبة ተው በቃ ተው ተው እም፣ ትልቅ ሰው ናቸው ምን ትልቅ ሰው ነው ይሄ ህፃንም አይደርስም አልኩ ሽማግሌ እኮ ሽበት ያለው ነገር ግን ዋህድ አቂዳው خبيث ነው እም በል طيب አቀራም እንዴ هو الذي أوحى إليه ليس هو من عندي شوف هو الذي أو أوحي إليه ወደ መሐመድ ሰለላሁ ዐለይሂ ወሰለም ዋህይ የተደረገው ነገር ከራሱ አይደለም ከአላህ ነው እንጂ እ وإنما هو من عند الله عز وجل ولا يقول أنا نبي كانت امرأة أنزل الله عليك عذابا في الدارين زارين من أجل نمو لا انشين متقبان الله استش منه زم <laughs> شو <laughs> إيه؟ ما الله قبو شغلونا عن صلاة العصر من الله أجوافهم على رن النبي صلى الله عليه وسلم <laughs> ألا لعنة الله للظالمين وإن كنت أنت وأنا ياذا بالله واضح هنا طيب الله واضح هنا طيب جاءت امرأة أيوة كانت امرأة في ولاية الأموية يعني ستيوها ادعت تماقتك يعني نبي عليك واضح هنا <laughs> ايه يعني نبي عليك في دولة الأموية واضح هنا الدولة خلفاء الراشدين واضح نو ثم الدولة الأموية العباسية الفاطمية المماليكية إيه دي كون ميرو واضح نو كان في دولة أموية زاوست نبرج فادعت النبوة وناداها أحد الملوك عند أجر يستهدر من قست رات بزان ساعات قال لها هل تؤمنين بالله نعم قال هل تصدقين ما أتى به رسول الله صلى الله عليه وسلم እሳቸው ይዞ የመጡትን ነገር እውነት ትላለች نعم قالت ከነብዩ በኋላ ነብይ አለ እንዴ የለም አለች طيب አንቺ ደግሞ ነብይ አንቺ ደግሞ ነብይ እያልሸለም እንዴ ወለም የቁል አለች እዚህ ጋር ወ- ላ ነብየተ ባዕዲ ላ ነብየተ እ የወንዶቹ ላ ነብየ ነው አለው አነስታይና ተባታይ የሚባል ከንተ የወንድ ነብይ የለም አለ እንጂ የሴቶች ነብይ የለም መቼ ነው አለ አለች ከዚህ ጋር ነው እ ከየትኛው ጋር ነው ወላኪን النبي يوحى اليه واضح ነው وما ارسلنا انت في القرآن الآية لا أذكرها أيوة أن الله لم يبعث إلا رجالا وند بست بقر بستقر سيتوچون اللاكم طيب فاقتلوه وإذا كان موجودا نعم لا نبي لا نبي من النوم بعدي لا نبي اسم النبي يطلق على نبيه ونبية ونبية بدل ሁለቱ ላይ ደግሞ ايوه اطلاق ወይም ደግሞ ይሰየማል فاذا ادعت من بدل دينه دينون የለወጠ ሰው فاقتلوه ومن بدلت دينه አላለም እዚህ ላይ እኛ ልትሰ ልታስቀር ነው ሙርተድ የሆነች መን የሚለው ያጠቃላል واضح ነው من للعاقل سواء كان رجلا او امراه خلاص ያጠቃላል ማለት ነው على كل يلا እሺ لو لو- نزل نزلت ለው ነዘልተ الأحاديث على الواقع እሳቸው የተናገሩትን አሐዲሶቹን በአሁን ሰዓት ደግሞ ዋቂ ማለት ካለኑ ሁኔታ ጋር ከዛ እሺ ብታደርገው فإنك تتعجب አይወ እሳቸው የተናገሩትን ነገር ደግሞ ከሁኔታ ጋር ብታያይዘው በጣም ትገረማለህ ትደነቃለህ እ واضح ነው يا اخوان واضح ነው اذا لم تفهموا فاسالوني يلا ايش الرسول صلى الله عليه وسلم يذكر لنا صلى الله عليه وسلم صلوا على رسول الله هل عندكم أدلة አይደለም በዚህ ላይ መስረጃ ሰው ካለ ፈላ ሐረጀ አንድ ጊዜ ሰለዋት ካወረደ ሰውዬው ይበቃል አይ ሁሌም ዋጅብ ነው አ ይበቃል አይ አይደለም ዋጅብ ነው <laughs> كلما ذكر اسم الله لابد أن تصلي امم الذين يقولون زملوا هم المتنطعون بل متنطعون بل متنطعون كاد يمالف قلوب يمون ما تكونوا أيوة قصر ويم يمقدبوت طيب من ذكرت اسمه فلم يصلي رغم أنف واضح نو ليس ولم يقول مرة واحدة عندما ذكر اسم العالم بزان سات سمي بتتكسر قطر دمو بني لا يا ورد ከዛ ነው ያለው እንጂ አንድ መረተን ዋሂደን አላለም ولو قال نحن لا نخالف ال- الحجة መስረጃውን እንካ- እንካለፈን እንቃርንም ኢንሻአላህ ካለው አክብሩና ግዴታ ድምጽ ከፍ ማድረግ አለበት አ- ማውረድ አለበት ድምጽን ከፍ ማድረግ አለበት لا بجهر አይደለም لا لابد ان يتلفظ ايوه እንደዚህ አይደለም هذا في الخطبه ነው ይሄ هذا في الخطبه ومن تكلم والجمعة والإمام يخطب فقد لغى ومن لغى فلا جمعة لذا ነው ይባላል واضح ነው أما في الجمعة ስለማለት ሳይሆን አሁን አንዳንዱ ገብቶኛል አባባል ያው ነው ሰለዋት አታወርዱም እንዴ ምናምን ይላል ሰው ብላ- በራሱ አወርዶ ሊሆን እኔ አሁን እያወረደ እኔ ራሴ አሁን እያልኩ ነኝ አዎ ናም ስላልሰማችሁ ነው እንጂ ናም طيب እሱ እክትፋ የሚባል ደግሞ ተምኪን ካወረደው ከላስ ምንድነው ዋጅበል ኪፋ የሚባል አለ هذا هو قول مردود በለው ማስረጃ አይታለሁ እስቲ ዋጅበል ኪፋ የሚባለው ما رأينا يا أخي لكن والتلفظ በተለይም ጁምዓ ቀን ጁምዓ ቀን ነው እንጂ አማ ሰለዋቱላህ ማለት በጀማዕያን የተከለከለው የተከለከለው በጀማዕያን ነው። አይ ብዙ ሆነ ባ ሁላችሁም አላሁመ ሰላ ሰለም ይሄ እኮ ነው የተከለከለው። አይ የተከለከለው ይሄ ነው እንጂ አንተ ፈርደን ፈርደን ማውረድህ ግዴታ ነው። አይ ፈርደን ፈርደን ናኑ ማ ደዓውናኩም ያኔ አላሁመ ሰላ በሉ አንድ ጊዜ እንደዚህ አይደለም ላ ሰሉ አላ አንተም እሱም በእያንዳንዳችሁ ማውረድ አትችላላችሁ። አማ ፊል ቀልቢ መን ለዚ ያዕለሙ ተለፈዙ አሉ። በሐዲስ ደግሞ ተለፉዙም ያስፈልጋል፣ ድምጽም መሰማት አለበት። ሊየክቱበ ለከል መላኢካ መላኢኮቹ ገይብ ያውቃሉ። ምን ቁርአንማ እንደዚህ አይቀረም፣ ሐራም ነው። <laughs> ሐራም ነው እንደዚህ ቁርአን መቅራት ምንም ሳትናገር አዑዙ ቢላሂ ሚነ ሸይጣን ረጂም እም መጽሐፎቹ ነው እንደዚህ የምነበበው እንጂ ይህ የለም ማ ረአይና ለነፍስ ለራሱ በሚሰማው ድምጽ ልክ አዎ ናም በራሱ የሚሰማ ድምጽ ላይ ይቀራል እንጂ አማ ከዛ አዑዙ ቢላሂ ሚነ ሸይጣን ረጂም እም الرسول صلى الله ما عليه هو وسلم القرآن <laughs> ቁርአን ማለት መስደሩ ቀረአ የቅረኡ ቅራአተን ወቁርአን አለ እንዴ ዋضህ ነው ላቡድ መስሙ ማኑ አለበት መስሙዕ ለራሱ ተናግሯል ለራሱ ፈኢዛ ካነ ፊል ብቻውን ከሆነ ድምፁን ከፍ አድርጎ መቅራት ይመረጣል ብቻ ከሆነ አማ ሌሎቹ አንተ ያጠገብ ካለው ተሽዊሽ ማድረግ የለብህም እ هكذا فلقد رأيت ዝም ብሎ እንደዚህ ቁርአን የሚቀራ አይቻለሁ ዝም ብሎ لا لا يثاب عليه بلو ورسم العثماني مك... ر- قرآن دمو كسيدنا عثمان رضي الله عنه እሳቸው እንደጻፉ በሳቸው አጻጻፍ እምላ መቀየር የለብህም ሐራም ነው ወመን ከዛ እሳቸው አጻጻፍ ቁርአኑን ከዛ ወደ ሌላ የቀየረው فهو مبتدع ነው አይዋ አ- እምም ተውባ ዩስተታቡ ቶ- ቶባ አድርግ ይባላል ካደረገው ፈኒማ ካላደረገው መገደል አለበት ረስሙን የቀየረው ቁርአን በአሁኑ ሰዓት ዋድህ ነው መዳው እስቲ ያምጡ እስቲ ወረቀት ካላችሁ ስጡኝ እስቲ የፈተና ወረቀት ነው እንደዛ አምጣ ለአንተ የሰ- ምን- ما في مشكلة هات هات انا اعطي لك انظر الآن هاروتا هاروتا ማሩታ ይሄ አሁን መድ አለው። ያኛ ግን ማሩታ የሚለው እዚህ ጋር እንትን አለው። ዋድህ ነው። ሃሩታ ለምሳሌ ይሄ ይሄ ኢምላ ይባላል። የኦስማን አለም ይሄ ቁርአን ክፈቱ። ይሄ የኦስማን አለም የኦስማኑ ይሄ ነው። ረስመል ኦስማን ይሄ ነው። ሄይ ረስመል ኦስማን ይሄ ነው። መድ እንትና አለች፣ ጠቢያ አለች በዋው ላይ እዚህ ላይ ማሩታ ኢምላኢ ነው። ኢምላኢ ማንኛውም የኢምላ እንትና እኮ ነው። ማንኛውም ክታብ ወይም እንትና ላይ ሲተረጉ ማሩት እንዲጻፋል። ነገር ግን በቁርአኑ ማሩት የሚባል እንደዚህ ነው ያለው። كيف تفتي الآن واضح رحمة إن رحمة إن رحمة شوف ورحمة الله يملو قرآن لا عند زيال له إيه أليس كذلك إيه إملاير اللهم هي رسم العثمانينو طيب ورحمة الله يملو ليلا إملاين دزي كونو أليس كذلك مربوطة تختلف ትለያለች ማለት እኮ ነው ረስመ እስትክፋት እስቲ እነዚህን ረስም እ ሱረት በቀራ ነው እም وما يعلمان من أحد حتى يقولا إنما نحن في سلام هاروت إنها هاروت ነው واضح ነው سورة البقرة هذا من دنو أيوة شوف هذا إذا فرق بين الرسم العثماني ورسم الإملائي واضح يا إخوان ليس بواضح ليس بواضح يا أخي امم ها አይቻልም በምን ላይ ነው የመጣው ያመጣነው አያ واضح ነው አይደለም ايوه نعم ይሄም ላይ አሁን የተለየ እኮ ነው ችኛ እንደዚህ መጻፍ ይቻላል እንደዚህ ነው እንጂ ይኸው ሀሩታ ናም እጽፋለሁ ዘላለም ነኝ እጽፋለሁ ነኝ ይሄ አሁን ሀሩቶ ማሩታ ይሄ ረስሚ ነው። አምጣ እስትና ቁርአን ላይ ሌለው የምላይ ይሄ ነው። የምላይ ዋድህ ነው። የምላይ አሁን ይሄ ነው። መድ አለ ዋድህ ነው። ይሄ ረስም ነው። ይሄ አሁን ማሩት ነው። ዋዘህ ነው። ይሄ አሁን የለም፣ ይሾም አልወጣው። ይሄ አልወጣም እንዴ? የለም። ይሄ አሁን የኡስማኒ ነው። የኡስማኒ አጻጻፍ ነው። የቁራ ነው። ይሄ እምላይ ይባላል። እምላይ ማንኛውም ሰው ያለ ቁርአን ማጻፍ ይቻላል። ነገር ግን ሲጽፈው እነዚህን ቁርአን ሲጽፈው እንደዚህ ማጻፍ አለብን እንጂ እንደዚህ አለም አልገባችሁም እ አይለያይም አይደል? ማና አንድ ነው واضح ነው لكن المباني المعاني تحت المباني አንዳንድ በመድና በሙፍረድና በነጠልና በብዙ ሲለወጥ ደግሞ ይለያያል واضح ነው ሙፍራቱ ግን እንደዚህ እኮ ነው واضح ነው يا اخوان اذا ረስመ ዑስማኒ የለወጠው واضح ነው አልፈልግም ያለው በዚህ ያልሰራው ዩስተታቡ አራንተ ተከለለም ተውባ አድርግ ይባላል ተይ አልፈልግም ካለውስ ሰይፍ ከዚህ ሳይሆን ከዚህ ሳይሆን በዚህ ነው የምትጀምረው طيب يلا واضح يا اخوان ليس بواضح طيب يلا በሐድ ነው እንደሚገድለው እም ሐደኑ ኩፍር ኩፍራን በለው አንተ እዚህ ላይ እም ኩፍራን በለው ታዲያ ኩፋሮች በስተቀር ደግሞ በዚህ ላይ የማይሰሩ አሉ እንዴ እም فيجمع فيجمع فيجمع بين الحد والكفر بلو أيوة قاضينه امم أبو تم جهنم استنا الله زاد الله لك جهنما امم الرسول صلى الله عليه وسلم بمن لن دهينا وتنو من سير الأنبياء ايش ايه الرسول صلى الله عليه وسلم يذكر لنا من سير الأنبياء ነቢዩ ስላ ስለም የአንቢያዎቹን ሲራ ጠቅሱልናል እ والأمم والأمم الش- شيء شيء والأمم والأمم الشيء الكثيرة من الأنبياء سير الأنبياء والأمم بلو የኡማ ያለፉ ኡማዎቹን የአንቢያዎቹን ደግሞ የነሱን ሲራዎቹን ታሪካቸውን ይነግሩና ነብዩ ሰለላሁ ዐለይሂ ወሰለም እሺ مع أن عصره متأخر አይዋ ሹፍ አሁን ነብዩ ሰለላሁ ዐለይሂ ወሰለም ያን የአንቢያዎቹን ሲራ ይነግሩንላል የ- ያለፉትን ኡማዎቹን ነገር ግን የነብዩ ዘመን እ የ- መጨረሻ ላይ ነው የመጣው ግን አልተገናኙም አንድ ዘመን አሁን አልሆኑም አይሆኑም አልሆኑም እንዴት ነው የነገሩን طيب እንዴት ነው የነገሩን ያ اخي لا اوحى الله اليه በለው እዚህ ላይ እም ምንድን ነው ይሄ ምንድን ነው ሱረተ እንትና وما كنت تدري ما الكتاب ولا الإيمان يو من باب الامتنان ነው ምንድን ነው امتنان من باب الامتنان ነው እ አዎ ሁለቷን የጠቀሰው ወማ ኩንተ ማ ተድሪ ቁርአን ምን እንደሆነ ታውቃለህ እንዴ እስልምናስ ምን እንደሆነ ታውቃለህ እንዴ አታውቅም እኛ እኮ ነው ያስተማርነው ኤይ ولا يأتونك بمثل إلا جئناك بالحق وأحسن تفسيرا لا يسألونك አንዲት ነገር አይጠይቁም አንተን ከጠየቁ ወዲያ እናመጣልሃለን ይላል طيب واضح إن هو إلا وحي يوحى ደግሞ ዋህይ ሳይደረግበት በፊት ተነስቶ አይናገርም እንደዚህ ያለ ማትኮን أما والرسول صلى الله عليه وسلم رسولنا وغيره من الأنبياء معصومون ነው في تبليغ الرسالة يقول واضح ነው አንቢያ ነብዩ ሰለላሁ ዐለይሂ ወሰለም ነብዩም ሆነ ሌሎቹ አንቢያዎቹ ወህይ በሚያደርሱበት ላይ ማዕሱሞች ናቸው የተጠበቁ ናቸው አን الخطا واضح ነው اما في غير الرساله فهم بشر كمثلنا يخطئون كما نخطأ هي ويأكلون كما ن- يأكل ايوه كما نأكل لكن لكن الله اختارهم من بيننا واضح ነው امم الرسول ليس معصوما في غير رسالة انتبه ይችኛውን አንዳንድ ኡማዎቹ ደግሞ ካዳ አልፈዋል በሁሉም ነገር ይላሉ እም ዳ ዳይላ እ من الذي أط- أطلعه أهل على هذا በዚህ ላይ ደግሞ እሳቸው እንዳያውቁ ያደረገው ማን ነው ማን ነው هو الله جل وعلا አለይሂ ሰላሁ ዐዘ ወጀል እ فهذا دليل على أنه رسول من እሺ دون الله. አስሩ ሙተአክሩን ዘመኑ መጨረሻ ላይ አልነበረም እንዴ እሳቸው ነበር ዘመን መጨረሻ ላይ ነው የመጣው እሺ فهذا دليل በዚህ ይሄ መስረጃ ነው أنه የ- أنه رسول ነቢዩ من دون የአላህ ደግሞ መልእክተኛ ከአላህ ማሆኑ ደግሞ የሚያመላክተው ይሄን ነውና هذا القرآن العظيم لا يمكن أن يأتي به من عند الله غير الله. طيب لماذا لا ولا ولا تخطو لا تخطه بيمينك በእጅህ አትጽፍም አንዲት ነገር ደግሞ አታወጣም ካነ ኡምየን ላ የክቱቡ ወላ የቅራ አይጽፍም አያነብም لماذا واضح ነው لأنه لو كتب وقرأ ከራሲን ያመጣው ከቂጤ ከቂጥን ያመጣ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም ለዛ እኮ ነው ጀዐለሁ ላሁ መስለን ስለሚያውቀው ጀዐለሁ ኡምየን ላ የክቱብ ወላ የቅራ አንዳንድ ዑለማዎቹ ለነብዩ ኡምይ ማለት የለብንም ይላሉ ላ ኡምይ ያለንበት በለው ቁርአኑ ብለዋል النبي الأمي ያለንም እንዴ ايوه هو الذي ላ የክቱብ ወላ ያቅራው ነው እንጂ ወለይሰ ኡምየን በደዊየን ዓሚየን አለም ምንም የማያውቀው ገጠሬ ወይም አባማን የሚሉት እነዛ አለም ስለማያውቅ ማለት እኮ ነው። ዋድህ ነው። ለው ካን አነሁ ዓሊመ ኸጢም ቢያውቅ እጅ ጽሑፍም ቢያውቅ ቢያነብ ደግሞ ከራስን ያመጣ አንቀበም ይላሉ። وهذه معجزة أكبر معجزة أنزله الله تبارك وتعالى على رسوله ليس المعراج فقط المعراج الإسراء والمعراج راسه معجز ነው معجزة ነው واضح ነው ወተት በእጃቸው ማውጣቱ ሙዕጂዛ ነው ውሃም እንደዛው አይዋ ጀበሉ እሳቸው ደግሞ ከአባበክርና ከዑመር ጋር እሳቸው እሁድ ላይ ሲቀመጡ ደግሞ ስንቀስ ተንቀሳቀሰው ሐረካ አደረገው ማለከ ያ ኡሁዱ እ ያ ኡሁዱ ማለከ ወማ አለይከ ኢላ ነቢዩን ወሻሂደይሂ ምን ሆንክ አንተ ባንተ ላይ ያለው ደግሞ ነብይና ሁለቱ ሻሂዴን ናቸው አይዋ ሀከዛ ወሁነከ ከይደን ተሐረከ ኢደን እሳቸው ደግሞ በሆነ ምንድነው እንደ ግንድ ላይ ደግሞ ኹጥባ ሲያደርጉ ነበሩ ጁዙ ዋዘኖ አለቀሰ አንድ ቀን ሌላ ወንበር ሲመጣላቸው ተሰርቶ ፈጃሉ ሀከዛ ፈሰከታ أليس هذا كله لكن أكبر معجزة رسول الله صلى الله عليه وسلم هو القرآن الذي تهداهم أفاتون يازو فصحاء العرب قلين بلوم عربيان اندفلقين نار قال بلوم ناقرود إذا كنتم تعرفون لو شوف إذا كنتم تعرفون اللغة العربية الفصحى بدن عربي عربيان قنقا بدن من ناوك قال لم هوني فعلموا إذن حواميم حاميم طاسيم كافها يا صاد من دنو مرادو طاها ፈሰከቱ ጸጥ አሉ ማለት እኮ ነው። አፋቸውን በድንጋይ ዘጋ። ዋድህ ነው። አክበሩ ተሐዲን ቢዐሽር ሱን ይላል እንዴ አንዱ መላ መጡም ደግሞ ሹፍ ቁርአን ጃአ ወሊድ ሙጊራ ለበይቲሂ ወቃለ አዲስ ቁርአን አመጣለሁ አለው። ቃለ አይዋ የምንድን ነው ያድፍደዑ ነቂ ነቂ ከማ ቱነቂን አለው አንቺን ቁርአን ሆይ ጮይ ከፈለግሽ እንደምትጮይ ሌላም አለው ደግሞ ሌላም ደግሞ ወልሙርሰላት ዑርፈን አለው ወልኻቢዛቱ ኸብዘን ወልዓጅናቱ ዓጅነን አንተ ደግሞ የሙሐመድ ደግሞ ስለ ሰማይና ስለ ሌላው ይናገራል ስለ አንተ ደግሞ ያንተ ቁርአን ደግሞ ስለ ሴቶችና ስለ ይሄ ቡኮ ምናምን ነው ይሄ ማብኮ ነገር ይናገራል አለችው አለችው አተ ሱብሃንአላህ ሰለጠ አላሁ ዐለይሂ ሱብሃንአላህ ምን ዘውጀ ባለቤቷን ቀሰቀሰበት ሱብሃንአላህ شوف لكن هذا أحد ما يستطيع أن يضعه عند زين القرآن ما نم لازم متأشلم والله معجزة له أحد ما يأتي عند زين القرآن مو آمت ما نمزو ሀተም ሺያዎቹ አንዳንድ ቦታን ተና ሲያደርጉ ወዲያ ይታወቃል። አክበሩ ሙዕጂዘት ረሱል ላ ስላ ስለም ሁወ አልቁርአኑ ልከሪም طيب يلا ايه قلنا إن اجتمعت الإنس والجن على አንድ ሰው ያን ሰው ለምሳሌ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሲል አንድ ሰው ሌላው ተከታይ እንደዚህ ማለት ይችላል። እንዴት እስቲ ለምሳሌ ሰላም ዲያና ረዲየላሁ ዐንሁ ለሱ ብቻ ነው የምትለው ማለት እኛ ለምሳሌ እሱ እንደዛ ቢሉ ማለት ነው እኛ ይሄን ነገር የምንሰማው ላ ላ እሱ እሱ አይት ማለት አይቻልም። ራሱን የቀራ ሰው በስተቀር አይቻልም። ረዲየላሁ ዐንሁ የምለው ራሱን የቀራ ሰው ብቻ ነው የምለው። ወለው አና ዘከርቱ አቡበክር ስዲቅ ከሆንኩ ሁላችን ረዲየላሁ ዐንሁም እንደዛ አይቻልም። እሺ አያላ አንዳንድ ደግሞ ሸይኹል ኢስላም ተይሚያን ቀደሰላሁ ሩሐሁ የሚሉ አሉ የሚሉ አሉ ረዲየላሁ አንሁ ምሉ አለው ተጃውዙን ፊል ከላም ይሄ ከሀድ ማለፍ ነው ከድንበር ማለፍ ነው ረሂመሁላህ ካልኮ ማሻአላህ ስንቶች ናቸው ወደ ቂብላ ዞሮ የሚሰግዱ ለምን ነተረሐም አለይ ለነሱ ረህመት አናረግለትም ስንቶች ናቸው የማንደርግላቸው ለነሱ ረህመት የማናደርግላቸው ስንቶች ናቸው ኩቱር አለይሱ ከቲሪን ብዙ ናቸው كم يا أخي ወደ ቂብላ ሙብተዲዓዎቹ ስንቶች ናቸው ላ ተረሐም አለይም حتى لو قال شيخ الإسلام تيمية أيوة من أيوة من استقبل القبلة ودي القبلة يزوره وصلى بصلاتنا ፈነተረሐም አለይ ይላል ናም አሉ እሳቸው ነገር ግን ቢሽሩጥ በለው ቢሽሩጥ በለው እነዛን ሸርጦቹን ካሟላ ነው እንጂ እንትን አለም ላ ነተረሐም አለል ሙብተዲዓ ካኢነ መን ካን በለው የፈለገው ነገር ይምጣው በል ቁል በል ያ መሐመድ መቅራት አለመቻላቸው መቅራት ማስረጃ ነው እህ መቅራት አለ ማንበብና መጻፍ አለመቻላቸው ያልቻሉት ማለት እኮ ነው። ማንበብና አልቻሉም እኮ አሁን ኪታብ ለመቅራት ላለመቅራት ማስረጃ የሚያደርጉ ላለማወቅ ማለት አዎ እቅራ ያለማወቅ ላለማወቅ አሃ መስረጃ አይሆንም ወይ ማስረጃ የሚያደርጉ ሰዎች አሉ። አ እቅራ የሚለውስ ተዓሩድ ሆነ እንዴት ታደርጋለህ ታዲያ በለው እነዛ ለሚለው ሰው በዚህ በኩል ደግሞ አንዘለሁ ላሁ አየተን ፊ ኪታቢሂ ወአይወ ኑባ ቢቅራ አወል በመጀመሪያ ላይ እቅራ ብሎ እስከ አምስት አያዎቹም በሱ ላይ ተመር ብሎ አዘመረ እውቅ ብሎ ነው አዘመረው ተዓሩዱን እንዴት ታደርጋለሁ በለው هذا አልተጋጨውም بالكريم واضح نعم ايش واضح واضح ነው አለም فبدأه بالعلم نعم واضح ነው هذا ምንድነው ሰድ በሩን ለማዝጋት ነው። ይሄ በሩን ለማዝጋት ነው የሚያደረገበት ምክንያት ለምን ልተኸቡጥ ሰዎቹ ደግሞ የማይሆን ነገር በሳቸው ላይ እንዳያወሩ ነው። አይዋ ፊ ሲያቅ ተኸቡጥ በለው ይሄ ይሄ ነብየል ኡሚ ብሎ ይሄንን መስረጃ የሚያድርጉ ሰዎች አይዋ ፊሲያቅ ተከቡት ሰዎቹ በሳቸው ላይ ደግሞ መጥፎ ነገር እንዳያወሩ ነው የፈለገው የተፈለገውን እንጂ ለይስ ለዕልም አለም ቁል ወቁል ረብ ዝኒ ዕልማ ቁል ሀል የስተዊ ለዚነ ያዕለሙን ወለዚነ ላ ያዕለሙን ይ ማዕና ነው ትርጉም የዛችኛው አያ قل والذين يست... لا قل هل يستوي الذين يعلمون العلم والذين لا يعلمون العلم ይገናኛሉ ይኮናሉ ላ ማን ተቁል እነዚህ አያዎቹ ምን ትላለህ ሼክ ይበለው ማማር አይቻልም ከፈለክ ቤት ቁጭ በልና ሼክ አምሶለና ምን ትራሴ አምጡልህና ተደግፈ ቁጭ በል ሚሳ እዛ ያምጣልህ ዋዝ ነው ሰሃቦች ኪታብ ይዘው አልቀሩም። ለና አያሙ ምን ነበረው? ለይሰ እንደው መንተና ላይ የጻፈው አይደለም እንዴ እ ካን አባ ሁረይራ የክቱብ አላል ኢሳፍ ነክል በወይን ላይ የጻፈ አይደለም እንዴ እሳቸው ስናገሩስ روى البخاري رحمه الله رحمة واسعة في كتاب العلم اي في كتاب العلم كان أبا هريرة تاركون سناجر فكان يكتب على أسيف النخل لا يصف النبر ساتشو سناجر قال امحوا عني اي ከኔ የጻፋችሁን ሐዲስ ደግሞ አጥፉ ደግሞ ዘርሱ ደግሞ ቁርአን በቀር እያሉ አለም እንዴ ሰሃቦቹ ለምን ይጽፋሉ በዛን ሰዓት ያ አብዱል ከሪም فكان العلم والكتابة موجودا موجودان واضح ነው في ايام رسول صلى الله عليه وسلم ነገር ግን እንደኛ አይደለም እንጂ እንዳሁን አይደለም طيب لولا الكتابة فكان البخاري يقول أبو إسحاق بن راهوية የሼክ አልቡኻሪ ሼክ ነው የሼክ አልቡኻሪ ሼክ ነው እንደውም የሼክ አልቡኻሪ ከማሆኑ ምንድነው ቡኻሪን ትክክለኛ እንዲጽፍ ያደረገው ማን ነው ኢስሐቅ ብን ራሁያ ነው ቃለ ብዙ ተማሪዎቹን ሰብስበው እስቲ እኔ አሁን እድሜን ገፋ አድርጋለሁ ትክክለኛ የነቢዩን ስለ ስለም ሐዲስ የምጽፈው ማን አለውና አይኔ አይኔ ደግሞ በቡኻሪ ላይ ወረድ ይችላል እሱ እንድጽፍ ነው የፈለግኩ ይላል ዋضህ ነው ለምን لماذا اتينا من ለምንድን ነው ይሄን ያመጣው ايوه يقول من لال امام البخاري كنت اكتبه وهم لا يكتبون ይላል شوف ይሄ እኔ ደግሞ ሼኬ ሲናገር እጽፋለሁ ጓደኞቼ ግን ዝም ብሎ ነው የሚያዳምጡ ይላል ኢዘን በዕልም ሙስጠላህ ደግሞ የሚጽፈው ተቀባይነት አለ ከማይጽፈው አንዳንድ ደግሞ ዕልም القاعدة الأصولية والذي حفظ حجة على من لم يحفظ ይላል ላ ሾፍ እዚህኛው ያፈዘው ሰው ደግሞ መስረጃ ነው ያላ ያላፈዘው ሰው ላይ ይላል ሐፍዞ ከጻፈ ብሎ ከጻፈ ብሎ እዛ ላይ ከጻፈው ግልጽ ነው እንደዛ ይመስለኛል እም طيب እሺ قل لئن اجتمعت الإنس والجن على أن يأتوا بمثل هذا القرآن قل بل يا محمد لئن اجتمعت الإنس من أولها إلى آخرها من بني آدم من أولها بلو كما جمراو እስከ መጨረሻው ጅንም ደግሞ ኤይ ከመጀመሪያው እስከ መጨረሻ ደግሞ ቢሰባሰቡ على أن يأتوا بمثل ይሄንን የመሰለ ቁርአን ደግሞ እናመጣለን ላመጡ ቢሰባሰቡ لا يأتون بمثل አበደን አበደን አህያ ቀንድ እስከምታወጣ ድረስ ታወጣለች እንዴ እ ወአለይኩም ሰላም ታወጣለች። ላያቱን በምስሊ እንደዚህ አይነት ቁርአን መሳይ አያመጡም ብለው ወለው ካነ ባዕዱም ሊባዕድን ዘይራ አንዳቸው አንዳቸውን ቢረዳውም ቢረዳውም አበደን አንዳቸው አንዳቸውን ብረዳም ደግሞ አያመጡም። ዋድህ ነው ያ ኢኽዋን ለው ካነ ባዕዱም ሊባዕድን ዘሂረን ሙዒናን አንተ ጻፍ እኔ ደግሞ ጮሌ ነኝ፣ ትክክለኛ ወርዶቹን አውቃለሁ። እሱ ደግሞ በቆንቃ የተመረቀ ነው። እሱ ደግሞ በስነ ጽሁፍ ነው እንዴ እሱ ደግሞ በስነ ምግባር ابدا ابدا طيب هو من كلام الله جل وعلا نعم ليس من كلام رسوله صلى الله عليه وسلم لا كما تقول مبتدعة امم وإنما الرسول من قالوا مبلغ عن الله هو من كلام هو من ألفاظه ولكن الجبريل أيوة ركب معانيه استعيذ بالله من الشيطان الرجيم يا الله نققر نو جبريل نو دمو يا كنابرة مم. القرآن تعريفه وكلام الله المنزل على رسوله المعجز بأقصر صوري بلو بأقصر بتنش آياو طه يا نبي صلى الله عليه وسلم سمن ولا كيف ያገኘ አንተ አብሽር ለአንተ አይደለም በቤት ዝም ብዬ እኮ ነው እንዴ ከየት ነው ያገኘው የነቢዩ ስም ጣሃ إيه؟ والله أعلم بمراد ذلك خلاص فهم لم نتفلقوا الله أنهم يعقوا إذا كنتم يا فكأن نزل كاف هايا صاد مبالو فكأن الله تبارك وتعالى إذا كنتم افصا افصا الناس كسو شو دمو بتأم شو ليه وناشون دهني عربي نياكم كاي ما سجرات شو كوني فأتوا إذن شنيا أنت عم متبالون أم توستي كيتها ما تعلو مشي እ وإنما ነው ረሱል ሙበልግ ወን እንዳህ አዘ ወጀለ جل ናም وعلا وأوحي إلي مم. هذا القرآن لأنذركم به ومن بلغ ኡህየ ኢለየ አላህ ወደ እኔ ዋህይ አድርጎበኛል ተደርጓል خلاص ለምን እናንተን እንዲያስጠነቅቃችሁ እሺ وم- ومن بلغ هذا القرآن نعم فهو مبلغ عن الله جل وعلا أنت لا ها ወን በለግ أيوة لا لأنذركم به بلو الزاو ወንበለ ከሌላ ጋር የተያዘ ነው። አያው እስቲ ምንድን ነው ወንበል ከይ ማለት ነው። የደረሰበት ማለት እኮ ነው። ከዛ ጋር ጁምላ ከዛ ጋር ተያዘ ነው። ከሚመጣ ጋር ተያዘ ነው። የሚደረሰበትም ደግሞ አይዋ ሉንዝረኩም ሊያስጠነቅቃችሁ ነው። የደረሰበትን ሰው ማለት እኮ ነው። የደረሰች የሰማውን ማለት እኮ ነው። የሰማውን ከጁምላው አረፍተ ነገሩ ከሚመጣ ጋር የተያያዘ ነው وهو مبلغ عن الله جل وعلا طيب እንደዚያ ነው قال المؤلف رحمه الله እሺ ولا يق- يقول في صفات الرب تعالى كيف ولي አምስከሩ እስከ 20 ነው ያው ደርሷል እስከ ሩብ ነው ችኛው መጨረስ ያ ችኛን ቁሩት ችኛ ዛሬ አርፍደን ነው የገባው ولا يقول في صفات الرب تعالى አይባልም በአላህ ሲፋት ውስጥ ከይፈ እንዴት ነው እስቲ እግሩ እንዴት ነው እጁስ እንዴት ነው አይኑስ ምን ያክላል ያኪ ማን من الذي اوجب عليك እነዚህን ጠይቁ ማን ያደረገ ያ አኪ ሱብሃንአላህ ወሊማ ولما ለምን አርሽ ላይ ወጣው إذا مدى ثلث الليل أكيد ينزل ربنا على سماء الدنيا فيقول العالم دي لمن وردال لمن لمن من من من أقبى أنت من أقبى سراسي أتاوكم لما كيف لم تلالي طيب الشي وإلا إلا شاك إلا شاك في- في الله تبارك طيب እንደዚህ የሚል ሰው የለም ማ በስተቀር በአላህ ሲፋቱ ዛቱ ጥርጣሬን የሚያሳድር ሰው በቀር لا يسأل عن الكيفية أي باشو لا يسأل عن الكيفية أقرو من يأكلال عينوس استغفر الله العظيم أجوز يا أخي ولا يسأل عن التعليل ولا يسأل عن التعليل إلا يتأيق من أمه عرش لا من هنا عرش لا هنا كرسي لا من أسفل لقوا استغفر الله العظيم عياذا بالله لمبتدئه جاء أسفل لقم يا إخوان لأنهم يمشون بالعقل واضح نو نعم؟ شيخ الإسلام تيمية رحمه الله رحمة واسعا كتب شيخ المنقول والمعقول ناتشو نعم نقلي مشلالو سلعقل مشلالو فلسفة نعم نعم لمن أن بزيز ولاز هنا برو تعليلهن لمثاله እነዛ ደግሞ ተዓሊል ለሚያደርጉ ሰዎች በመጀመሪያው እነሱን ማስረጃ ታቀርቡለት ይላል። ايوه በአቅል ነው የምጠይቃችሁ። በመጀመሪያ በአቅል ነው ስለ አላህ ምናምን እንደዚህ ካሉ ሆዲ ውስጥ ምንድን ነው ያለው አንጀቲ በየት በኩል ነው ምን የት ነው ያለው አይዋ ሩህ ቀልብ የት ነው ያለችው እዚህ ውስጥ ነው ዘከር ውስጥ ነው ወይስ ምንድን ነው በለው እስቲ አላውቅም ካለው የራስን የማታውቀው የአላህ እንዴት ታውቃለህ በለው በለው طيب እሺ لما كذا لما قال ለምን እንደ- ለምን እንደዚህ ተናገረ የአላህ ቁርአኑን ቁርአን ላይ بل يسلم قل لين اجتمعت لمن علو لمن علو من عقب أنت <laughs> طيب شيم بل يسلم لله عز وجل كلهم نقر دمو الله يستطال الجن ستنال بقى خلاص أيوة خلاص لأنه لا يعلم الكيفية إلا الله ما نم كيفية دمو يسون نقر يمياقو ما نم اللي سبحان الله جاء رجل كما تعرفون إلى إمام أحمد أيوة إمام مالك وهو في دا... أيوة في دار الهجرة كانوا درس يستمرون نبروا بزان ساعات قال الاستواء معلوم واضح قال كيف استوى بمجمرة التناددون وفي رواية من نقل الإمام الباجري من لال من المالكية تنددوا قالوا سعد قال الاستواء معلوم والكيف مجهول والإيمان به واجب أيوة والسؤال عنه بدعة وما أراك أيوة جن ويقول الإمام الباجي إشارة يا ملاكة سويون وما أراك أبشر لا أنت لم أيوة عنده وما أراك إلا صاحب المبتدأ أنت دمو يمبتدئان سو ما هوني تاينيال خلاص فأمر به فأخرج من المسجد قالوا في رواية الإمام الباجي منان ሰውየው ነው የሆነ ደግሞ መዲና ፊት ለፊት የሆነ ድንጋይ አለች እዛ ጋር እስከ ስድስት ሰዓት አሰሩ አሉ <laughs> አማ በአሁን ሰዓት ደግሞ ማን ይናገራል የፈለገው ነገር ተናግሮ ከመስጊድ እያወጡ የለም እንዴ ወላሁ አለም ወሰደቀ ረሱሉላህ ሰለላሁ ዐለይሂ ወሰለም ዛሬ በጊዜ አልጀመርንም አላህ እኛን በረካ ያደርግላችሁ እ